السماعة طيب آه الحمد لله الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين أما بعد السلام عليكم ورحمة الله وبركاته በመቀጠል ዛሬ ኢንሻአላሁ ተዓላ ከቡሉጉል መራም من ادله الاحكام حديث ቁጥር 220 እንጀምራለን ኢንሻአላሁ ተዓላ من يقرأ المتن فليتفضل مشكورا بارك الله فيكم السلام عليكم ورحمة الله وبركاته استاذنا ሁላችሁ الحمد لله على السلامه وعن عبادة بن الصامت رضي الله عنه قال قال رسول الله صلى الله عليه وسلم لا صلاة لمن لم يقرأ بأم بأم قرآن متفق عليه بخاري مسلم وفي رواية لابن حبان والدار قطني لا تجزي صلاة لا تجزي صلاة لا يقرأ فيها بفاتحة الكتاب وفي أخرى لأحمد, لأحمد وأبي داود والترمذي وابن حبان لعلكم تقرؤون خلف إمامكم قلنا نعم قال لا تفعلوا إلا بفاتحة إلا بفاتحة الكتاب فإنه لا صلاة لمن لم يقرأ بها ضعف الجامع እስከዚህ ነው መሰለኝ طيب እህታችን ጀዛኪላሁ ኸይራ ማይክ ዝጊ وعن عبادة بن الصامت رضي الله عنه قال عبادة ابن الصامت الله سبحانه وتعالى ስራው ውደድለትና የሚቀጥለውን ይለናል ምን አለ قال رسول الله صلى الله عليه وسلم የአላህ Subhanahu Wa Ta'ala መልእክተኛ እንዲህ ሲሉ ሰማሁ ይላል ላ ሰላተ ሊመን ለም ይቅራ ቢኡሚል ቁርአን የቁርአኑን እናት ያልቀራ ሰው ሶላት የለውም ብለው ሲናገሩ ሰምቻለሁ ባዩ ማን ነው ዑባዳ ኢብኑ ሳሚት የተናገሩት ረሱል አለይሂ ሰላቱ ወሰለም ይህን ሐዲስ ያስተላለፈልን የዘገበልን ቡኻሪና ሙስሊም متفقون عليه ነውና ማለት ነው وفي روايه لابن حبان ابن حبان የሚባሉ የሐዲስ ባለሙያ ወይም ዘጋቢ እንዳስተላለፉልን ወዳረ ቁጥኒ ዳረ ቁጥኒዩም እንደዚሁ ሁለታቸውም ትልልቅ ኢማሞች አሊሞች ናቸው የራሳቸው የሆነ ሰነድ በቆጥረው ሐዲሶችን ዘግበዋል لا تجزئ صلاه لا يقرأ فيها بفاتحه الكتاب يمتفق عليه البخاري ومسلم لا صلاه لمن لم يقرأ بأم القرآن ነበር ይሄን ቃላት ደግሞ ቀየር ባለ መልኩ لا تجزئ صلاه ላ ሶላተ በሚለው ቦታ ላ ተጅዚኡ ሶላቱን ሶላት አታብቃቃም ሰገደ አይባልም ማለት ነው ምን አይነት ሶላት لا يقرأ فيها በውስጧ የማይነበብባት የማይቀራባት የሆነችው ሶላት بفاتحه الكتاب የቁርአኑ የሙስሐፉ መክፈቻ የሆነችው ፋቲሃ ያልተቀራችባት ሶላት እንደ ሶላት አታብቃቃም በሚል ዘግበውታል አለ وفي اخرى በሌላ ዘገባ ደግሞ لأحمد ኢማሙ አህመድ ኢብኑ ሐንበል በዘገቡት ወአቢ ዳውድ እንዲሁም አቡ ዳውድ አስጂስታኒ በዘገቡት ወትርሚዚዩ ትርሚዚን በዘገቡት ወብኒ ሒባን ابن حبان በዘገቡት لعلكم تقرؤون خلف امامكم ለመሆኑ ከመሪያችሁ ኋላ ሆናችሁ ተቀራላችሁን ብለው ጠየቁ ነብዩ አለይሂ ሰላቱ ወሰለም ተከታዮችን ማለት ነው ቁልና ነዓም አዎ ያ ረሱላህ እንቀራለን አልናቸው እሳቸውም ቃለ አሉ ላ ተፈዓሉ እንዳትፈጽሙ እንዳታደርጉት ከኢማም ጀርባ ሆናችሁ ከኢማም ኋላ ሆናችሁ መቅራትን እንዳትፈጽሙት ኢላ ቢፋቲሐቲል الكتاب የቁርአኑን መክፈቻ ካልሆነ በስተቀር ፋቲሃን ካልሆነ በቀር ሌላ ቁርአን በመቅራት እንዳትተገብሩ እንዳትቀሩ ማለት ነው ላተፋውማ ላተቅራው ነው ላተቅራው እንዳትቀሩ ኢላ ቢፋቲሃት ኪታብ እሱስ ይቻላል ለምን فانه لا صلاه لمن لم يقرا بها فاتحان ያልቀራ ሶላት የለውምና فانه ማለት አይል አምረ ወሸነ ጉዳዩ እንደማለት ነው ላ ሶላተ ሶላት የሚባል ነገር የለም لمن لم يقرا ላልቀራ بها ማት ቢፋቲሃት ኪታብ ፋቲሃን ያልቀራ ሶላት የለውምና እሷንስ ቅሩ ከሷ ሌላ ግን ምንም ነገር እንዳትቀሩ ብለው ተናግረዋል ነው ሐዲሱ ይሄን ይመስላል ፋቲሃ መቀራት እንዳለበት ሙተፈቅ አለህ የሆነ ሐዲስ ሐዲስ ነው ያለን ሐዲሱ በጥቅሉ في الصحيحين ያለ ነው ማለት ነው ይሄኛውም የኢብኑ ሒባን ዘገባ ያለ ፋቲሃ ሶላት እንደማይቻል ነው ከኢማም ኋላ ሆኖ መቅራት የለም ፋቲሃ ካልሆነ በስተቀር እሷስ ከኢማም ኋላም ሆኖ ልትቀራ ይገባታል ነው የነ ኢማሙ ቡኻሪ አቋም ነው ይሄ ደግሞ አቋማቸው ነው ለምን واذا قرئ القران فاستمعوا له وانصتوا ቁርአን ሲቀራ ጸጥበሩ አድምጡ ነው የሚው ቁርአኑ እንደገና ከኢማም ጀርባ ሆናችሁ አትቅሩ የሚለው ደግሞ አለ አሁን የዑሙም ይመስላል ነገር ግን ፋቲሃን ቅሩ ከሳው ውጭ ያለው እንዳትቀሩ ያለው እንደማለት ተረተውታል አንዳንዶቹ ሌሎቹ የራሳቸውን አቋም ደግሞ ቢወስዱም ማለት ነው ኢማሙ ጮህ በሚቀራበት ሰዓት ጭራሽ ፋቲሃ ማትቀራ የሚለው አለ አንዳንዶቹ ጭራሹን ከኢማሙ ኋላ መቅራት የለም የኢማሙ ቅራት ለተከታይ ቅራአቱ ነውና የሚሉም አሉ በሚስጥርም ቀሰሞ በሚቀራበትም ተጮህ በሚቀራበትም ሰዓት ፋቲሃ አትቀርም የሚሉ አሉ የለም ቀስሎ በሚቀራበት ሰዓት ፋቲሃ ትቀራለች ነገር ግን ጮህ በሚቀራበት ፋቲሃን ብትሆን አትቀራም የሚሉም አሉ እናየዋለን ኢንሻአላህ በጥቅሉ የፋቲሃን ገብጋቢነት የፋቲሃ ሶላት ላይ ወሳኝነት ለብቻ ሰጋጅም ለኢማምም ለተከታይም እንደሆነች የሚያሳየን እሺ ኡሙል ቁርአን ትባላለች ማን ፋቲሃ ፋቲሃ ኡሙል ቁርአን ትባላለች የቁርአኑ እናት ማለት ነው ላ ሶላተ ስንል ላ የምትለው አፍራሽ ወይ ማለት ነው ከልካይ ነች ብዙ ትርጉም ቢኖራትም ናፊያ አፍራሽ እዚህ ቦታ ላይ አሁን አፍራሽ ሶላት የሚባል ነገር የለም እኮ ሶላት የሚባል ነገር የለም ማለት ነው አፍራሽ ትባላለች ኡሙል ቁርአን ኡሙል ኪታብ ኡሙል ቁርአን ኡሙል ኪታብ ትባላለች ማለት ነው ፋቲሃቱል ኪታብም ትባላለች ለምን የቁርአን መቅራት በሷ ነውና የሚከፈተው ያለሷ አይከፈትምና hatta ሱራ ስንገባ ማለት ነው ሙስሐፉን የሚያየን እንደሆነ ጽሁፉ በፋቲሃ ነው የተጀመረው ማለት ነው ፋቲሃ በቁል አዑዙ ቢናስ በኩል አይደለም የተጻፈው በፋቲሃ በኩል በቀራ በኩል የተጻፈው ማለት ነው ቁርአን ላይ ኡሙል ቁርአን ማልን ፋቲሃቱ ኪታብ ማልን ሁለቱም የሱረቱ ፋቲሃ ስሟ ነው አልহামዱሊላሂ ረቢል ዓለሚን ኡሙል ቁርአን ነች ለምን ከተባለ የቁርአኑ ዋናው የጠቅላላው ስራታው ጁዝ ቁርአን ፍሬ ሐሳብ ፋቲሃ ላይ ተገንቷልና ኡሙል ኪታብ ትባላለች ፋቲሃቱል ኪታብ ትባላለች لان الصحابه افتتحوا كتابه المصحف የቁርአኑን በጃሽ ምን ይዘው ምን ቀረው ሙስሐፉ ማለት ነው እሱን ሲጽፉ በፋቲሃ ጀምረውታልና ሱረቱ ፋቲሃ በርካታ ስም አላት ከዛ መሐከል አንዱ ኡሙል ቁርአን ፋቲሃቱል ኪታብ ሶስተኛው አሰብዑል መታኒ ተደጋጋሚ ሰባት አንቀጽ ማለት ነው ሌሎችም ስሞች ብዙ እንዳሏት ተገልጿል በጥቅሉ ከዚህ ሐዲስ የምንረዳው ነገር ቢኖር ይሄ ስያሜ ተሰጥቷታል ኡሙ ቁርአንና ፋቲሃቱ ኪታብ እንደገና አዕዘሙ ሱራ ተብሎ አሰብዑ መሳኒ ሱራ ተብሏል ከሱራ ትልቁ ማን ቢባል ፋቲሃ ነች ፋቲሃ ሩክኑ ሚን اركان الصلاه ሶላት ላይ ሩክን ናት ማዕዘን ነች ማዕዘን ማለት ያለሷ ሶላቱ ሶላት የማይባል ማለት ነው አሁን ሩኩ የሌለው ሶላት ስጁድ የሌለው ሶላት ቂያም የሌለው ሶላት ሶላት አይባልም አንዱ ፈርድ ከጎደለ خلاص ሶላቱ ጎድሏል ስለዚህ አይቻልም طيب እንደውም የፋቲሃ ግዴታነቷ በየረካው ነው ተብሏል ከሚገርማቸው አንድ ዙሁር ላይ ወይም አሱር ላይ አንድ ረካ ላይ ከተቀራች ለሁሉም ይበቃል ቢባል ራሱ ቀለል ነበር እያንዳንዱ ረካ መቅራቱ ዋጅብ ነው ብለዋል ለምን ነብዩ አለይሂ ሰላቱ ወሰለም የሆነ ሰው የነበረ ሶላት ያበላሸ ደግመ ስገድ ብለው ሰገደ አሁንም ደግሞ ደግመ ስገድ ያሉት በሶስተኛው አስተምሩኝ አልቻልኩም አላቸው እንደዚህ እንደዛ ስገድ ብለው አስተማሩትና ፋቲሃንም እንዲቀራ ካዘዙ በኋላ ثم فعل ذلك في صلاتك كلها ሁለት ሁሉም ሶላት ላይ አሁን ባስተማርኩ መልኩ ስገድ ብለውታል በመጀመሪያው ረካ ላይ ፋቲሃን እንዲቀራ አብረው አስተምሮት ነበረ ከዚያ በኋላ አሁን ያስተማርኩም በየረካው በየሶላት ፈጽም ሲሉት ፋቲሃን ማካቷል ተዛዙ በየረካው ነው ላ ሶላተ የሚለው እንግዲህ እንደው ሶላት የሚባል ሐቂቃ የለም ያለ ፋቲሃ ኢላ ቢፋቲሃት الكتاب ማለት ነው ለምን የኛው ሐዲስ ፈስሮታል لا تجزئ صلاه لا يقرأ فيها بفاتحه الكتاب የሚለው በደንብ ፈስሮታልና ማለት ነው እሺ ፋቲሃ እንግዲህ በየረካው ግዴታና ስንል አንዳንድ የሚያስቸግሯችሁ ነገር አያጋጥማችሁም በሶላታችሁ ላይ ከውጭ መታችሁ ኢማሙ ሩኩ ያረግባችኋል ፋቲሃ መቅራት አትችሉም ሩኩ ላይ ግን አብራችሁ ደርሳችሁበታል ተሰግዳላችሁ ያ ሩኩ እንግዲህ ፋቲሃ አልተገኘበትም እንደውም አንዳንዶቹ ቂያምም ግዴታ ነው ቂያምም አልተገኘም ሩጦ መጥቶ አላህ ወደ ወደ ሩኩ ነው የገባው መቆምም አልተገኘም ይላሉ ስለዚህ ፋቲሃ ሩኩ ነው ከተባለ በየረካው እንዲህ ሶላት ሲያጋጥማችሁ ትቸገራላችሁ ደግሞ አንዳንድ ኢማም ያፈጥንባችኋል አብራችሁም አላህ አክበር ብላችሁ ፋቲሃ ሳቀሩ እሱ ጨርሷል ሩኩ ያደርግባችኋል እና እንዲህ ያሉ ሲያጋጥሟችሁ ሶራታችን ተበላሸብን ብላችሁ ልትሰጉ ትችላላችሁ በዚህ ዙሪያ ላይ ዑለማዎች ምን ብለዋል የሚለውን ለማየት እያንዳንዱ መስአላ ማንሳቱ የግድ ነው ወሳኝም ስለሆነ ፋቲሃን በደንብ አርቅቆ ተጅዊዱን ትላውን ጠብቆ መቅራት እንዳለብን ሁሉ ፋቲሃ ሁሉም ረካዓችን ላይ እንድትገኝ መጣርም ደግሞ አለብን ከዚህ አንፃር የዑለማዎችን አቋም አንድ ባንድ እንየው አራቱም መዝሃቦች ሐንበልያ ሐነፊያ ማልኪያ ሻፊዒያ የሚባለው መቼም በሀገራቸው ሁለቱ ነው በጣም የሚታወቀው ሐነፊያና ሻፊዒያ ግን በአለም ያለው አራት ናቸው እነሱ ሁሉ ፋቲሃን መቅራት ለብቻ ሰጋጅም ሆነ ለአሰጋጅም ሆነ ግዴታ ነች የሚለው ላይ ይስማማሉ እንደገና ያለ ሶላት ማን ነው ያለ ፋቲሃ ሶላት የሚባል ነገር የለም በሚለው ይስማማሉ ከሐነፊያዎች ውጭ አሉት ሐነፊያዎችስ ቁርአን ከተቀራበት ሶላት ላይ ቁርአን ከቀራ ሶላት ኢኽላስ የሚቀራ ሶላት ማዕውዛ የሚቀራ ብቻ ቁርአን ከተቀራ በቂ ነው ፈቅረው ማተ የሰረ ምን ቁርአን ያለው ግድ ፋቲሃ መሆኗ አይጠበቅም ቢሆን ይመረጣል እንጂ ሌላም ከቀራ ይቻላል ይላሉ ሐነፊያው መذهب ሌሎቹ ግን ላ ፈቅረው ማተ የሰረ ማለት ከፋቲሃ በኋላ ማለት እንጂ ፋቲሃማ በሐዲስ ነግሮናል አትቀርም አሉ እንግዲህ ብቻ ሰጋጅና ኢማም ላይ አንድ ናቸው ብያችኋለሁ ተከታይ ላይሳ ተከታይ የሆነ ሰው ፋቲሃ መቅራት አለበት የለበትም በሚለው ላይ የተለያየ አቋም አላቸው ይሄን በደንብ ያዙልኝ ኢማሙ ሻፊዒ ረሂመሁላህ እና የሐዲስ ባለሙያዎች ሙሐዲሶች የምንላቸው ተከታይ ላይም ፋቲሃን መቅራት ቀስ ተብሎ በሚቀራበትም ሰዓት ይሁን እንደና አስር እንደነ ዙሁር ተጮሆ በሚቀራበትም በነ ኢሻ በነ መግሪቡ እንዲሁም በፈጅር መቅራት እየቻለ መቅራቱ ግዴታ ነው አሉ መቅራት ከቻለ የመቅራት ግዴታ አለበት ፋቲሃ ካልቻለሳ ማይችል በቅድሚያ ነው ስላለ ማለት ነው ከ ካለመቻል ጋር የሚያያዝ ግን አንዳንድ ጊዜ የሚፈቀድ ያለ ባይቀራም አሉ ለምሳሌ ከውጭ የመጣ ሰው ኢማሙ ሩኩዕ ሲያደርግ ከደረሰ ሩኩዕ ላይ ሄዶ አላሁ አክበር በመግባት ይችላል طيب ከኢማሙ ጋር አብሮ ከሩኩዕ ይነሳል ያን ረካ እንዲያገኝ ይቆጠርለታል ፋቲሃ ግን ሰቅጣለች መስቀጥ ተቀላችሁ ታብቃቃዋለች አይገደድም ከውጭ መቶ ለምሳሌ ታህየተ መስጂድ ሊሰግድ ሲል ሶላት ተቁሞ የደረሰ ሰው አብሮ ከሰው ጋር ከሰገደ ተህየተ መስጂድ ይስገድ አንልም ሰቅጦለታል ወይም በዛው ተብቃቅቷል ተጣጥቷል የምንለው ማለት ነው ልክ እንደዛ አሁን ምሩኮ ላይ የደረሰ ሰው እዛ ረካ ላይ ፋቲሃን መቅራት ሰቅጦለታል አያስፈልገውም ረካውንም እንዲያገኘ ይቆጠርለታል ፋቲሃን የሚቀራበት ጊዜና ሰዓት ስላላገኘ ምሳሌ ሲያመጡ ደግሞ ያስቃሉ እጅ መታጠብ ውዶ ላይ ግዴታ ነበር አሉ ሰውየው እጁ እጁ ተቆርጧል እጅ የለው ፈግሲሉ አይዲኩም ቁርአን የሚለው እጁን ለማጠብ ግን እጅ የለውም ያ ሰው እጁን እንዲያጥብ ይገደድ ያለው አይገደድም የሚያጥበው እጅ ስለሌለው አሉ አሁንም ፋቲሃን የመቅራት እድል ስላላገኘ ተቆርጦበታል ስለዚህ ያረካ ይታሰብለታል ፋቲሃን ባይቀራ ብለው ይሄን ያስቀምጣሉ ይሄ በጣም ለኛ ለምንቸገረው ጥሩ አቋም እንደሆነ ግልጽ ነው ስለዚህ አን ፋቲሃቱ الفاتحه ኢዲን እንዲሁም ቁሞም ቢያገኘው ኢማሙን ኢማሙን ቁሙ አገኘው አላሁ አክበር ብሎ ተሎ ብሎ ወደ ፋቲሃ ገባ ግን ኢማሙ ተሎ አጎነበሰበት ፋቲሃን መጨረስ አልቻለም አልহামዱሊላሂ ረቢል ዓለሚን አርራህማን አርራሂም ማሊክ የውሚዲን እንዳለ ኢማሙ ደሞ ረኩዕ ላይ ያመልጠው ነው ይሄም ሰውዬ አቆመበት ላይ ደረሰበት ላይ አቆሙ ወደ ኢማሙ ይከተል ነው ኢማሙን ይከተል ኢማሙን መከተልም ደግሞ ግዴታም ስለሆነ ፋቲሃንም የሚሞላበት ሰዓት አላገኘም ረካው ይታሰብለታል ፋቲሃን አልቀራህም ሶላት ተበላሽቷል አንለውም አሉ ለዚህም في الصحيحين የተወራው ሐዲስ በጣም በቂ ማስረጃ ነው الصحيحين አንድ የሆነ ሰውዬ ከውጭ መጣ ኢማሙ ነብያችን አለይሂ ሰላቱ ወሰለም እያሰገዱ ማለት ነው ሩኩ አድርገውበታል ገና ከመስጊዱ ሲገባ ማለት ነው እሳቸው ጋር ሳይደርስ ዘው አለበት ያጎነበሰ አለበት ቦታ ላይ አጎንብሶ ገባ ይሄ ሰውዬ ሶላትን መልስ አላልቱም ኋላ እርግጥ እንዲህ ያለ ማን ብለውታል ሶላትህን መልስ ሩኩ እኔ ያገኘህንና ፋቲሃ ስላልቀረህበት መልስ አላሉትም አለማለታቸው አሁን የምንለውን አባባል መላከታን ይደግፋልና ፋቲሃ ይሰግድለታል ብለው ይሄን እንደመረጃ ወስደዋል ማናቸው ኢማሙ ሻፊ ይሄ ኢማሙ ሻፊ አቋም ነው የነገርኳቸው ማሙ መቅራት የለበትም ይላሉ ደግሞ የተወሰኑት ይሄን የሚሉት ሰዎች ማስረጃቸው ቁርአን ነው አንዱ ተከታይ ሰው መቅራት የለበትም የሚሉት ማስረጃቸው ቁርአን ነው ምን ይላል ወኢዛ ቀራ አረለ ሐዲስ አለ ይቅርታ ወኢዛ ቀራ ፈአንሲቱ የሚለው ቁርአኑ ወኢዛ ቀራ ቁርአኑ ፈሰሚዑ ለሁ ወአንሲቱ ርግጥ አለ ቁርአን ቁርአኑ ዓም ነው በጥቅሉ ይሄ ግን ወኢዛ ቀራ ሲቀራ ኢማሙ ፈአንሲቱ ተከታዮቹ ጸጥ ማለት ነው ኢማሙ አህመድ በዘገቡት ዘገባ ደግሞ من كان له امام فقراءته قراءه له من الحديث ያመጣሉ ኢማም መሪ ያለው ሰው የመሪው መቅራት ለሱ ቅራአቱ ነው ያብቃቃዋል እንደማለት ነው ሌሎቹ ግን ይችን ሐዲስ ያጣጥሏታል ضعيف ናት የሚል ነገር ያመጣሉ እዚህ ግን ሶሂህ ያለው ነው ሌላ ደግሞ ከኢማም ውጭ ኋላ ሆናችሁ አትቅሩ ለሚለው 10 ሱሐባ ዘግቡታል ሐዲሱን ይላል ሻዕብ የተባለው ታላቁ ዓሊም በድር ላይ የተሳተፉ ሰባ ሰዎችን አግኝቻለሁኝ ይላል ሁላቸውም ተከታይን ከኢማም ኋላ ሆኖ ከመቅራት የሚከለክሉ ነበሩ እነዛ ሰባዎች ሁሉ ይላል ይሄ ተከታይ የሆነ ሰው መቅራት የለበትም ለሚሉ ሰዎች ማስረጃ እንደማስረጃ ያቀርቡን ነው ኢማሙ ሻፊዒ ናቅድም ያልናቸው የሳቸው አባሮ ተባባሪዎች ወይም ደግሞ ሐሳብ ደጋፊዎች የዑባዳ ኢብኑ ሷሚት ነው የቀራነውን ሐዲስ ያመጣሉ ሰው የሆነ ያለ ፋቲሃ ሶላት አይበቃም የሚለው ያለ ፋቲሃ ሶላት የለም የሚለው ግልጽ እኮ ነው ምን እያላችሁ ነው ይላሉ ለዚህኛው من صلى خلف الامام فقراته قراءه له የሚለው ደግሞ ሐዲሱ ضعيف ነው صحيح አይደለም ለሁጃ ለመከራከሪያ የሚበቃ አይደለም واذا قرأ فانصتوا የሚለው ደግሞ ያመጣችሁት ማስረጃ አም ነው ሶላት ውስጥም ይሁን ከሶላት ውጭም ይሁን ፋቲሃንም ይሁን ከፋቲሃ ውጭ ማይቅራ ለማለት እንጂ ለፋቲሃ ብቻ መሆኑን የሚያመለክት ነገር የለውም እኛ ደግሞ እያልን ያለነው አዎ ማሙም ከኋላ ሆኖ ይቅራ የምንለው ፋቲሃን ብቻ ነው ከፋቲሃ ውጭ እኛም እንኳን እንልም ስለዚህ የዑባዳ ሐዲስ ፋቲሃ ያለ ፋቲሃ ሶላት የለም የሚለው ከኢማሙ ኋላ ሆናችሁ አትቅሩ ከሚለው ጀነራል አነጋገር ነጠል ያለ በመሆኑ ሊሰራበት ይገባል ፋቲሃን ይቅራ ከዛ ውጭ ያለው ግን ሌላ ቁርአን መቅራት የለበትም በተለይ ኢማሙ ጮህ በሚቀራበት ሰዓት አሉ ኢማሙ ማሊክ መሃል ሰፋሪ ወይም ደግሞ ትንሽ አስታራቂ ሐሳብ የሚባል አቋም አላቸው ምን አሉ ፋቲሃን በሚስጥር ሰዓት ኢማሙ ቀስ ብሎ በሚቀራበት በነዙር በነአሱር መቅራት ይወጅባል አሉ ኢማሙ ጮህ በሚያሰግድበት ሰዓት ግን በሚቀራበት ሰዓት ግን ፋቲሃን መቅራት የለም በዚህ ነው የምናስማማው ፋቲሃ ማን ማትቅሩ የሚለው አባባል ኢማሙ ጮህ በሚቀራበት ሰዓት ማለት ነው ይቀራል ያለ ፋቲሃ ሶላት የለም የሚለው ደግሞ ኢማሙ በማይጮህበት ሰዓት ማለት ነው ብለው ሁለቱም ማስረጃ በቁርአኑም በሐዲሱም ለመስራት ያስችላል ብለው ያቀረቡት ማስረጃ ነው ይሄንን በርካታ ሰለፎች እነ ሼኹል እስላም ተሚያን ጨምሮ ደግፈውታል ይላል እዚሁም ሳዑዲ ውስጥ ያሉ በርካታ ዑለማዎች ይሄን አቋም ሲያንጸባርቁ ይታያል እኔ ግን የምመርጠው የኢማሙ ቡኻሪ አቋም ነው ሐቂቃ እንደሚገባይ ማለት ነው በገባችሁ መት ትችላላችሁ ያ ኡሱ አለን የምንከተለው ሰው እስካለን ድረስ የኢማሙ ቡኻሪ አቋም واذا قرأ القرآن واذا قرأ القرآن فاستمعوا له وانصتوا የሚለው ጀነራል ጥቅል አነጋገር ነው ኢማሙ ሲቀራ ማን ነው ቀሩ ሲቀራ አድምጡ የሚለው ሐዲስም እንደው ጥቅል አነጋገር ነው ከኢማም ኋላ ሆናችሁ አትቅሩ የሚለውም ወይም ደግሞ የኢማሙ ቅራአት ለተከታው ቅራአቱ ነው የሚለው ሐዲስም ሶሂህ ብናደርገውም ጥቅል አነጋገር ነው ፋቲሃን ግን መቅራት አለባችሁ ፋቲሃ የሌለበት ሶላት አያብቃቃም ወይም ደግሞ ጭንጋፊ ነው ጭንጋፊ እንደማይጠቅም ሶላቱም እንደ ጭንጋፊ ይወሰዳል ፋቲሃ ካልተቀራ የሚል አቋም ላይ ነው ኢማሙ ቡኻሪ ያሉት ያለ ፋቲሃ እንደው ሶላት የለም ነው ከሚገርማችሁ ሩኩ ላይ እኮ የደረሰው ሰው ያን ረካ ማሰብ የለበትም ቂያም ጎሎታል ፋቲሃ ጎሎታል ያ ረካ አይታሰብም እስከማለት ነው ኢማሙ ቡኻሪ እዚህ ላይ እኮ ብዙ ባልከተላቸው ፋቲሃ በቀሰሮ በሚቀራበትም ሰዓት ተጮሆ በሚቀራበትም ሰዓት ግዴታ ነች የሚለው ነገር ያስማማል ከመረጃው አንጻር ስናየው ማለት ነው ለምን ለአለኩም ተቀራውነ ከኋላ ትቀራላችሁ እንዴ ይሄ ነገር እንዳትፈጽሙት ፋቲሃ ተክራብ ካልሆነ በስተቀር የሚለው ሲስና እኮ ነው እሱስ ይቻላል ነው እሱስ ያለ ፋቲሃ ሶላት አይበቃምና እሱንስ ቅሩ የሚለው መቀራት እንዳለበት ያሳያል ግልጽ የሆነ ማስረጃ ነው ማለት ነው ከዚህ አንፃር ያው ሩኩ ላይ ደረሰ ሰው ረካውን ያገኛል የሚለው እንዳለ ሆኖ ፋቲሃ ግን በሚስጥርም ሰዓት በተጮህ በሚቀራበትም ሰዓት መቀራት አለባት ማሙም የሆነም ሰው ሊቀራት ይገባል የሚለውን ነገር ያዙልኝ ቀጥሉ وعن أنس رضي الله عنه أن النبي صلى الله عليه وسلم وأبا بكر وعمر كانوا يفتتحون الصلاة الحمد لله رب العالمين متفق عليه زاد مسلم لا يذكرون بسم الله الرحمن الرحيم في أول قراءة ولا في آخرها وفي وفي وفي رواية لأحمد والنسائي وابن ماجه وابن خزيمة لا لا لا يد لا يدحرون بسم الله الرحمن الرحيم وفي أخرى لابن خزيمة كانوا يسرون وعلى هذا يهمل النفي في رواية مسلم خلافا لمن أحل أعلها طيب انس بن مالك ከተባለው ሱሐቢ ተዘገበ ነብዩ አለይሂ ሰላቱ ወሰላም እንዲሁም አቡበክር እንዲሁም ዑመር ሶላታቸውን አልহামዱሊላሂ ረቢል ዓለሚን በሚለው የፋቲሃ በፋቲሃ ማለት ነው ይጀምሩ ነበረ አነ ነብየ ነብያችን ወአባበክርን አቡበክርም وعمر عمرም كانوا ነበሩ يفتتحون الصلاه ሶላታቸውን ይከፍቱ ይጀምሩ ነበር بالحمدلله رب العالمين በደንብ ተከታተሉ ዝጋ አልহামዱሊላህ ረቢል ዓለሚን በሚለው ይጀምሩ ነበረ متفقون عليه ቡኻሪና ሙስሊም ዘገቡት እዚህ ዘገባ ላይ ኢማሙ ሙስሊም ቆራረጣን ዛሬ እንዴት ነው طيب ሁላ ቁጥር እያየው ነው ኢማሙ ሙስሊም ጨምረዋል ምን የሚል ካኑ يفتتحون الصلاه بالحمد لله رب العالمين ከሚለው ላይ لا يذكرون بسم الله الرحمن الرحيم بسم الله الرحمن الرحيم የሚለውን ጭራሹን አይጠቅሱም ነበረ لا يذكرون ማለት አይቀሩም ነበር ማለት ነው ምን የሚለውን بسم الله الرحمن الرحيم የሚለውን የት ያለውን بسم الله ፋቲሃ ላይ ከፋቲሃ በፊት ቢስሚላሂ الرحمن الرحيم ሻፊዒው መዝሐብ እሱን አይቀሩም ነበር አለ ጭራሽ ላይዝኩሩ ማለት እንደው አይቀሩትም ማለት في اول قراءه قراءه መጀመሪያ ከፋቲሃ በፊት ማለት ነው ولا في اخرها ከፋቲሃ መጨረሻ ላይ አይሉም መጀመሪያ ላይ እሺ ቢስሚላህ ቁርአን ላይ ተጽፎ ስለምናገኘው እሺ መጨረሻ ደግሞ የት ላይ ነው የት ላይ ሊቀሩ ኑሯል ካላችሁ ሌላ ሱራ ከቀሩ ማለት ነው ፋቲሃን ቀርተው ለምሳሌ ቁል ሁላህ የሚቀሩ ከሆነ ቢስሚላህ መሐከል ላይ ያለ ማለት ነው እሱንም አይቀሩም ነበረ ነው ይሄ አባባላው የማን የሙስሊም ዘገባ وفي روايه لاحمد والنسائي وابن خزيمه ማሙ አህመድ ነሳይና ابن خزيمه በዘገቡት ዘገባ በሌላ በኩል ደግሞ لا يجهرون አይጮሁም ነበረ ቢ ቢስሚላሂ الرحمن الرحيم ቢስሚላሂ الرحمن الرحيم ባለው አቀራር ላይ ጮኸው አይቀሩም ነበር አለ ቅድም ላይ ያዝኩሩና ማጭራሽ ቀስ ብለው ማይቀሩም የሚያሳየው ይሄ ደግሞ ላይጅሃሩን ማለት ቀስ ብለው ሲቀራሉ ነው የሚያሳየው ጮኸው አይቀሩም እንጂ ቀስ ብለው ሲቀራሉ ነው የሚያሳየው وفي اخرى لابن خزيمه በሌላ በኩል ደግሞ ابن خزيمه ብቻውን በዘገበው ዘገባ ካኑ ይስሩና ብሏል እሺ ላይጅሃሩን ከሚለው ላይ የምንረዳውን አረዳት በግልጽ አመጣው ካኑ ነበሩ يسرون ቀስ ብለው ይቀሩ ነበረ ማን من الاسرار وعلى هذا በዚህ አባባል ጮሆ አይቀሩም ቀስ ብለው ግን ይቀሩ ነበር በሚለው يحمل النفي ያፈረሰው ወይም የከለከለው ይተረጎማል في روايه مسلم ሙስሊም ዘገባ ላይ ቢስሚላህ ረህማን የሚለውን አይቀሩም ነበር የሚለውን አባባል በዚህ ፈስረዋለን በየቱ ምን ብለን ልንፈስረው እንደገባቸው አሁን የሙስሊም ላ يذكرuna የሚለውን ቃል ላ አፍራሽ ነች እንፈስረዋለን በየትኛው በነነሳይ ዘገባና በነብኑ ኹዘይማ ዘገባ ማለት ነው የብኑ ኹዘይማ ዘገባ ቀስ ብለው ይቀሩ ነበር ነው ነሳኢ ኢማሙ አህመድ ኢብኑ ኹዘይማ አንድ ላይ በዘገቡ ደግሞ ጮሃው አይቀሩም ነበረ ብሎናል ስለዚህ ላይዝኩሩና ማለት ጮሃው አይቀሩም ብለን እንፈስረዋለን ቀስ ብለው ነው የሚቀሩት ለማለት ነው እንጂ ጭራሽ እንደው ቀስ ብለው ማይቀሩም ለማለት አይደለም ነው የኢማሙ ማሊክ መዛብ በነገራችን ላይ ፋቲሃ ተጮሆም ቀስ ተብሎም አይቀራም የሚል አቋም ነው ያላቸው ሐነፊያው መዝሐብ ቀስ የሚቀራው ሁሉም ላይ ያሉ ተጮህ የሚቀራበት ላይም ቀስ የሚቀራበት ላይም በሚስጥር ነው መቀራት ያለበት ይላሉ ሻፊዒያው ደግሞ ቢስሚላህ الرحمن الرحيم የቁርአን ነች ከፋቲሃም አካል ነች ስለዚህ ተጮህ መቀራት አለበት የሚል አቋም ያላቸው ስለዚህ ዝምሃር አሰራቂ የሚሆነው ምንድነው ጮሆ አይቀር ላይ ያዝኩሩና ማለት ጮሆ አይቀሩም ማለት ነው ላይ ይጅሃሩን በምን ይፈሰራል ማለት ነው ካኑ ይስሩነ ማለት በሚስት ግን ይቀሩ ነበር የሚለው ደግሞ ያዳብረዋል በግልጽ ያሳያል በዚህ ይፈሰራል የሙስሊም ዘገባ አለና ኺላፈን ለምን አዓለሃ ሲጀመር ላ يذكرون የምትለዋ ጭማሬ ضعيف ናት በሽተኛ ዘገባ ነች የሚሉ ደግሞ አሉ ኺላፈን ተቃበ ተቃራኒ ማለት ነው ለምን አዓለሃ ዘገባዋን ደካማ ነች በሽተኛ ነች ባሉ ተቃራኒ እንደነሱ ማከውን በሽተኛ ካሉ ኢብራሂም ማንሰጠው ቦታ ማንሰጠውም ጭራሽ አይቀሩም የሚለውን ቦታ ማንሰጠው ዘገባው ተከስላ ስላላደለ ማለታቸው ነው ግን ኢማም ሙስሊም ሆኖ ሐዲሱ ضعيف ነው ከማለት የሚያስኬደው በሚስጥር ይቀሩ ነበር አይጮህም ነበር ነው ማዝ ላይቅራውና ጀህራን ብለን እንፈስረዋል እኔ የሚለው አቋም ነው طيب ሌላው ማሙ ሻፊዒ ፋቲሃ ላይ ቢስሚላህ ረህማን ረሂም ተጮሆ ይቀራል ነው ማለት አይደለ እህ ነብያችንም አቡበክርም ዑመርም አልহামዱሊላህ በሚለው ነው የሚጀምሩት የተባለው እንጂ በፋቲሃ ይጀምራሉ መች ተባለ እንዴት ይጮሃል ሲሏቸው ምን ትርጉም አመጡ መሰላችሁ ቃልቻ ሞጫ አያጣም እንደሚባለው ካኑ يفتتحون الصلاه بالحمدلله ማለት بسوره الحمدلله ለማለት እንጂ እንደው ቢለፍዚ አልহামዱ በሚለው ይጀምራሉ ማለት አይደለም አልহামዱ በሚለው ቃል ይጀምራሉ ማለት አይደለም አልহামዱሊላህ በሚለው ምዕራፍ ይጀምራሉ ማለት ነው ምዕራፉ ደግሞ የሚጀምረው الله الرحمن الرحيم ነውና ከቢስሚላህ الله ነው የሚቀራው አሉ ለሙሻፊ ሌሎቹ ግን ላ ምክንያቱም ቢስሚላህ እንደማይቀራማ ላ يذكرنا ቢስሚላህ الرحمن የሚለው ዘገባ ምን ልታረጉት ነው እንደገና ካኑ ይስሩና የሚለው ምን ልታደርጉት ነው ያኛው ጭራሽ አይቀሩም ነበር ያለው ይሄኛው ቀስ ብለው ይቀራሉ ብሏል ቢያንስ እንኳ ቀስ ብለው ይቀራሉ የሚለው ነው የሚያስማማው እንጂ ተጩሃ መቀራት አለባት ስለራረም የሚለው ነገር አያስማማንም ነው የሚሉት ስለዚህ እዚህ ጋር ያለን አቋም ቢስሚላህ ወራህም ቀሰባ ትቀራለች የሚለው ላይ ነው ማለት ነው ከፋቲሃ በኋላም ሆነ ከፋቲሃ በፊት ያለው ቢስሚላህ ወራህም ተጮሆ አይቀራም ኢላ አህያና አንድ እንደዚህ ካልሆነ በቀር አንድ እንደዚህ ለመቻሩ ደግሞ ሌላ የአቡ ሁረራ ሐዲስ የሚያመለክት ኢስላም ያቢ ዳውድ ይመስለኛል አለ አልፎ አልፎ ይቀሩ እንደነበር ማለት ነው ስለዚህ እንግዲህ ትልቁ ጭቅጭቃቸው ቢስሚላሂር ረህማን ረሂም ከፋቲሃ አካል ናት አይደለችም የሚለው ነው በርካቶቹ ጅምሁር ዑለማ ከፋቲሃ አካል አይደለችም አሃ ፋቲሃ ሰባት አንቀጽ ሲባል ሀዳ ቢስሚላህ ረህማን ካልተቆጠረ መች ይሞላልናል ሰባት እኮ አይሞላም ሲሏቸው አይ ይሞላል አንዓምተ አለይሂም የሚለው ላይ አንቀጽ አለ غير المغضوب عليهم ولا الضالين ሌላ አንቀጽ ይሆን ማለት ነው ያን ሰባት ያረጉታል። ቢስሚላህ ረህማን ከፋቲሃ አራት የሚሉት ደግሞ አንአምተ አለህ የሚለው ላይ አንቀጻል አይሉም ማለት ነው ሰባት ያው ሞልቶላቸዋል አላየሃል ሱረቱ ነምል ላይ ቢስሚላህ ረህማን الرحيم የሚል ቁርአን አካል እንዳል ይስማማሉ ፋቲሃ ላይ ግን አካል ነው አይደለም ነው ጭቅጭቃቸው አካል ነው ያለው ሰው ተጮሆ ይቀራል ከፋቲሃ አካል ቢስሚላህ ረህማን የሚሉት ከጩህ አይቀርም እንደማንኛውም ቢስሚላህ ረህማን ረሂም ይላሉ አላየሃል በሚስጥር ትቀራ ተጩህ አይቀራ ይለው ለሷብ አቅረብ ቀጥሉ እሺ የሚቀጥለው ሐዲስ وعن نعيم المجمري قال صليت وراء ابي هريره رضي الله عنه فقرأ بسم الله الرحمن الرحيم ثم قرأ بأم القرآن حتى إذا بلغ ولا الضالين قال آمين ويقول كلما سجد واذا قام من الجلوس الله اكبر ثم يقول اذا سلم والذي نفسي بيده اني لاشبهكم صلاه برسول الله صلى الله عليه وسلم رواه النسائي وابن خزيمه ما شاء الله ነሳይና ابن خزيمه የዘገበው ማለት ነው ቅድም አቡ ዳውድ ብያችሁ ነበር ኑዓይም ابن مجمر የሚባለው ኑዓይሙን ሙጅሚር ሙጅሚር ማለት ያው መስጊድ ላይ ቡኹር ነገር አድሩስ ነገር ያጨስ ነበረ ጠረን ለማጥፋት ማለት መጥፎው ጠረን በዛው ኑዓይሚን አልሙጅሚር አሉት ጋቻ ታቃላቸው ያገራሽን ጋቻ እሱን ይዞ መስጊድ ውስጥ ጥሩ ጠረን እንዲኖረው ያደርግ ስለነበረ ኑዓይሚን ሙጅሚር ብለውታል እና እሱ ምንድነው የሚለው ሰለይቱ ወራ አቢ ሁረይራ ከአቡ ሁረይራ ከሱሐቢዩ ኋላ ሰግጃለሁኝ ረዲየላሁ ዐንሁ እሱ ደግሞ ሲያሰግደን ቢስሚላሂር ረህማኒር ረሂም የሚለውን ጮሆ ቀርቶታል ነው የሚለው አያሹት ጮሆ ቀርቶታል ከዛ ቀጥሎ ደግሞ ፋቲሃን ቀራ ثم قرأ بأم القرآن ما ፋቲሃን ቀራ ማለት ነው حتى اذا بلغ ولا الضالين የሚለው ላይ ሲደርስ ደግሞ ምን አለ قال አሚን ጮሆ አሚን አለ ማለት ነው ጮሆ አሚን ይባላል የሚባለው ለዚህ ነው ويقول كلما سجد سجود ባደረገ ቁጥርም ሆነ واذا قام من الجلوس ከመቀመጫው ሲነሳ ማለት ፎትረካ ላይ ጨርሶ ሲቆም አላሁ አክበር ይሉ ነበረ አቡበከር ማለት ማን ነው አቡ ሁረይራ ثم يقول ከዚያም ይሉ ነበረ አቡ ሁረይራ اذا سلم እንዳሰላመቱ ሶላትን አሰግደው ከጨረሱ በኋላ والذي نفسي بيده ነፍሴ በእጁ በሆነው ጌታ ምዬ ነው የምነግራችሁ እኒ እኔ ማለት لأشبهكم በጣም መሳያችሁ ነኝ صلاة ከስግደት በኩል برسول الله صلى الله عليه وسلم የነብያችንን አሰጋገድ አስመስ የምሰግደው ቢኖር እኔ ነኝ የኔን አሰጋገድ እንደሳቸው አሰጋገድ ውሰዱት ከሳቸው ያየሁት ነው ማደርገው አለ ስለዚህ እሳቸውም ቢስሚላህ ረህማን የሚለውን ጮሆ ቀርተዋል ማለት ነው የሚያሳየው አሚንም ጮሆ አሚን ብለዋል ማለት ነው የሚያሳየው ሐዲሱ ሐሰን ነው አንዳንዶቹ ضعيف ቢሉትም ደረጃተ ሐዲሱ ሐሰን ወደሚለው ይደርሳል ብለዋል ኢማሙ አልቡኻሪ በታሊቅም ዘግበውታል ይላል በጥቅሉ ሐዲሱ ተቀብለውታል ስለዚህ ቢስሚላህ አርራህም የሚለውን አንዳንድ ጊዜ ያሉትም ለዚህ ነው ይኸው አቡ ሁረይራ ሰግዶ ነብያችን አስመስዬ በመስገድ ከነ ከውስጥ ከሁላችሁም አስመሳዩ እኔ ነኝ ብሏልና ከሳቸው የሰማው ነገር ቢኖር ነው በዚህ መልኩ ያሰገዳቸው በሚል አንዳንድ ጊዜ ይበቃል ብለዋል ግን የኢማሙ ሻፊ መዝሐብ ሁልጊዜ ስለአራረ ተጮህ ይቀራል ለሚለው ይችኳራ ዘገባ ራሱ አንዳንዶች ናቸው ዘገባውን ሐሰን ያደረጉት እንጂ ሌሎቹ ضعيف ነው የሚለው ነው ይዞ የሚሄዱት ضعيف ከሆነሙ በዚህ ሐዲስ መስራት አንገደድም ነገር ነው የሚያሳየው طيب አሚን ማለት ያው ሰጅም ማለት ነው ዱዓችን ተቀበለን ነው اهدنا الصراط المستقيم صراط لنا የሚለው ይሄ ዱዓ ነው ቁሉ اهدنا الصراط المستقيم ቀጥተኛው መንገድ ጌታችን ምራን የነዚያን የጥሩ ጥሩዎችን ጥሩ አልክላቸውን ያልተቆጣህባቸውን ያልተሳሳቱን ሰዎች መንገድ ማለት ስለሆነ አሚን ሲል ሰጅብ ዱዓና ዱዓችን ተቀበለን ማለት ነው በየረካው ስናጎነብስ ስንነሳ ስንወርድ ማምን ተክብራ ማድረግ ይሄው መሽሩ እንደሆነ ያሳየናል ማለት ነው طيب ሚቀራለ وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم اذا قرأتم الفاتحه فقروا بسم الله الرحمن الرحيم فإنها إحدى آياتها آياتها رواه الدار قطني قطني وسوذ وقفه ከአቡ ሁረይራ ተዘገበ ስራቸውን አላህ Subhanahu Wa Ta'ala ይውደድላቸውና ነብዩ አለይሂ ሰላቱ ወሰላም እንዲህ ሲሉ ሰማሁ ይላሉ اذا قراتم الفاتحه فاتحان በምትቀሩ ሰዓት فقرؤوا بسم الله الرحمن الرحيم بسم الله الرحمن الرحيم የሚለውን ቅሩት አንብቡት ምክንያቱም فانها فاش بسم الله الرحمن الرحيم የምትለው احدى اياتها ከፋቲሃ አንቀጾች አንዱ አንቀጽ ናትና አብራችሁ ቅሩአት ብለዋል የሚል ዘገባ ነበረ ረዋሁ ዳረቁጥኒ ዳረቁጥኒ ዘግበውታል ነገር ግን ወሰወበ ወቅፈው ሐዲሱን መውቁፍ አድርገውታል እዛው አቡ ሁረራ ላይ ያጠረ ነብያችን ያልተናገሩት ማለት መውቁፍ ማለት طيب <clears throat> ወይ መውቁፍ የሚለው እንግዲህ አዘጋቢ ላይ የቀረ ነው አብዛኝ ሱሐባ ጋር ሊሆን ይችላል ወይም ደግሞ መውቁፍ አለ ታቢዒም ሊሆን ይችላል ዙሮ ዙሮ መርፎ አይደለም ነብያችን ጋር ደርሶ ሳቻ ያጸደቁት ወይም የተናገሩት ወይም የተገበሩት ነገር ሊሆን አይችልም ማለት ነው ስለዚህ ሐዲሱ ከዱአይፍ ነው የሚቆጠረው ነው እብኑ ملقين የተባለ ዓሊም ኢስናዱሁ صحيح ብለዋል ወዘከረሁ مسكن ፊ صحيح ዘግቦታል ባይሆን ያው መውቁፍ ነው ማለት ነው መውቁፍ ሆኖ ሰሂህ ሊሆን ይችላል ለምሳሌ ከከለ ከከሌ ከከሌ ተብሎ ኢብኑ ዑመር ድረስ አቡ ሁራይራ ድረስ ያለው ዘገባ ትክክል ሊሆን ይችላል ነገር ግን በሐዲስነት ደረጃ ለማውራት ከضعيف ነው የሚቆጠረው ለምን ነብያችን ጋር ስላልደረሰ ማለት ነው ኢላ አንዳንድ ሐዲሶች ብቻ አሉ ማንም ሰው ሊፈላሰፋቸው የማይቻል ከነብያችን የተሰማ ነገር እንጂ በምርምር የማይገኝ ከሆነ ሁክም الرفع ይሰጠዋል የሚባል ነገር አለ እሳቸው እንደተናገሩት ወይም ከሳቸው እንደሰሙት ይወሰዳል ሱሐቢ የሆነ ሰው ይሄን ሰው ይሄን አባባል አይናገረውም ጅራሽ ከራሱ አወጥቶ የሚባል ከሆነ ለማንኛውም ይሄ መውቁፍ ሆኖ ሰሂህ ሊሆን ይችላል እንጂ መርፉ ሆኖ ሰሂህ አይደለም ሐዲሱ ነው ስለዚህ ኢማሙ ሻፊዒ ከፋቲሃ ጋር ሁልጊዜ መቀራት አለበት ለሚለው ማስረጃቸው ይሄ ነበር አንዱ ሐዲስ ውድቅ አደረጉባቸው ማለት ነው ኢማሙ ጧሃዊ ምን ይላሉ ان ترك الجهر بالبسمله في الصلاه تواتر عن النبي صلى الله عليه وسلم وخلفائه بسم الله الرحمن الرحيم ብሎን ጮሆ አለ መቅራት ወይም ጮሆ መቅራትም መተው ሙተዋትር በሆነ ዘገባ በርካታ በሆነ ዘገባ ተዘግቧል ከነብያችንና ከኹለፋዎቻቸውም ቅድም እንዳልነ አቡበከር ነብያችን አቡበከርም ዑመርም አይቀሩም ነበር እንዲያለው ይሄ ሙተዋትር የሆነው እሱ ስለሆነ ይሄ ሐዲስ ደግሞ ضعيف እንኳን ضعيف ሆኖ ሶሂህ እንኳን ቢሆን ያንን ሊቃረን አይችልም ልል ነው ስለዚህ ከፋቲሃ አካል ነው የሚለውን ነገር ማስረጃ ይሄ በቂ አይደለም ነው ቀጥሉ وعنه قال كان رسول الله صلى الله عليه وسلم إذا فرغ من قراءة أم القرآن رفع صوته وقال آمين وراه رواه الدار قطني وحسنه والحكيم وصححه ولأبي داود والترمذي من حديث وائل بن حجر نحوه جزاك الله طيب እኛ ጋር ቁጥር ሰጥቶታል አንቺ ጋር ቁጥር አሰጠው መሰለኝ ለማንኛውም ችግር የለው وعنه ካላችሁ ከአቡ ሁረራ ማለት ነው ከሱ ማለት ከአቡ ሁረራ رضي الله عنه انه قال كان رسول الله يا الله ملكتኛ ነበሩ اذا فرغ ሲጨርሱ ማለት ነው فرغ ሲጨርሱ ፈራግ ማለት ያው ባዶ ማለት ነው አንድ ጊዜ ያቀው ባዶ ይሆንልህ اذا فرغ በጨረሱ ሰዓት ሚን ቂራአቲ ኡም القرآن ኡም القرآن ፋቲሃን ቀርተው ሲጨርሱ ወለضالين የሚለውን የሚያወቀው ፋቲሃ አሚን የሚለው እንዳይመስላችሁ ፋቲሃን ጨርሶ ቀራ ከተባለ ወለضالين ደረሰ ማለት ነው ያን ጊዜ ረፋ ሶተሁ ድምጻቸውን ከፍ ያደርጉና وقال ይሉ ነበር አሚን አሚን ይሉ ነበር አሉ ማን ነው ባዩ ነብዩ አለይሂ ሰላቱ ወሰለም رواه الدارقطني وحسنه امام الدارقطني ዘግበውታል ጥሩም ብለው አሞካሽተውታል ሐዲሱን ወልሐኪሙ ሐኪምም ዘግበውታል ወሰሐሐሁ እሳቸው ደግሞ ሰሂህ ብለውታል ነው ሐሰነሁና ሰሐሐሁ ለውጥ አላቸው በሙሐዲሶች አካሄድ ሐሰን የሚሉት ደረጃ ትንዝቅ ያለ ነው ሰሄ የሚሉ ደግሞ ከፍ ያለ ነው ስለዚህ ከፊሎቹ ዝቀገው ደረጃ ተተውታል ሐሰን ብለውታል ሌሎቹ ደግሞ ሰሄ ብለውታል ነው ለምሳሌ ፈተና ውጤት ላይ እጅግ በጣም ጥሩ ምንለው ነገር አለ ጥሩ ውጤት የሚባል ነገር አለ ልክ እንደዛ ደረጃ መስጫ ነው ይሄ አንዳንዶቹ ባላቸው መለኪያ ከፍ ያረጉታል አንዳንዶቹ ደግሞ ባላቸው መለኪያ ዝቅ ያደርጉት ይችላሉ ዝሮ ዝሮ ሁሉም ተቀባይት አለው ሰሂህ የሚሆነው ሐሰን የሚያለው ማለት ነው እሺ አሚን ያው ብዙ እስተጅ ብለና ማለት ነው ትርጉሙ ተቀበለን ማለት ነው ስለዚህ ጮሆ አሚን ማለት እንደሚቻል ይሄ ሐዲስ ማስረጃችን ጮሆ አሚን አይባልም የሚለው የሐነፍያው መዝሐብ እዚህ ቦታ ላይ መረጃ የለውም ማለት ነው ምንም አይነት መረጃ የለውም እንደውም አንዳንድ ጊዜ ዘገባዎች አሚን ሲሱሐባው እንዳለ መስጊዱ ይናወጥ ነበር ብለዋል ولابي داود والترمذي من حديث وائل بن حجر وائل بن حجر ከሚባለው ሱሐቢ نحوه ማት ይሄን የመሰለ ሐዲስ ዘግበዋል አሁን ያሳለፈው ሐዲስ የመሰለ ዘግበዋል اذا امن الامام فامنوا يا ابو هريره حديث ነው اذا امن الامام امام امين ሲል ወይም አሚን የሚለው ቦታ ሲደርስ فامنوا آمين በሉ فان من وافق تامينه تامين الملائكه غفر له ما تقدم من ذنبه የሚል ዘገባ ሳይሆን ሐዲስ አለ አሚን ሲል ኢማሙም አሚን ሲል ቃላቶች ከገጠሙ ያለፈ ወንጀል ይማርለታል ያሰው ተብሏል በሌላ ዘገባ اذا قال الامام ولا الضالين ኢማሙ ولا الضالين አውጋ ሲደርስ እናንተ ደግሞ ፈቁሉ አሚን አሚን በሉ እሱ ማለት አይቀርም فان الملائكه تقول امين መላእክቶችም አሚን ይላሉ እናንተም አሚን በሉ وان الامام يقول امين እንደው በገዛ መጣው ኢማሙም አሚን ይላል فمن وافق تامينه አሚንታው ተአሚን الملائكه የመላእክታ አሚንታ የገጠመ ሰው غفر له ما تقدم من ذنبه ከወንጀሉ ያለፈው ይማርለታል ስለዚህ አሚን የሚለው ለኢማምም ለአሰጋጅ ወልማሙም ለተከታይም ወልሙንፈሪድ ለብቻ ሰጋጅም ይቻላል ማለት ነው ባይሆን ሙስተሐብ ነው ይወደዳል ነው እንጂ ግድ ጮሆ አሚን ማለት አለበት የሚል ዋጅብ ነገር የለው መጮህና ቀስ ብሎ ይበል የሚለው ላይ ኺላፍ አላቸው ሐነፊያዎችና ማለኪያዎች ቀስታው ቀስ ብሎ አሚን ማለቱ ተወዳጅ ነው ይላሉ ሐታ የሚጮህበት ሶላት ላይ እንኳን ቢሆን ቀስ ብሎ አሚን ይበል ይላሉ ኢማሙ ሻፊዒና ሐናቢላዎች ይጮሃል የሚጮህበት ቦታ ላይ ቀስ ተብሎ አሚን ይባላል ቀስ ተብሎ የሚሰገድበት ላይ የሚል አቋም አላቸው ያው ተጮህ የሚቀራ በስነ መግሪብ ኢሻ ፈጅር ሶላቶች ጁሙአና የሁለት ኢድ ሶላት እስስካ ኩሱፍ ተራዊህ የሚባለው ነውትር ተጮህ የሚቀራባቸው ናቸው ማለት ነው ያው ወትር የኢድ ሶላት በሚለው ከወሰድ ነው በረመዳን ሰግድ ወትርን ያው ጮህ ነው የሚቀራው ቀሰው የሚቀራባቸው ስንል ደግሞ ዙህርና አልዓስር ሶላቱ አልዓስር ማለት ነው طيب اذا امن الامام فامنوا اذا شرع في التامين امين ታሲጀምር አሚን በሉ የኢማሙና የማሙሙ የመሪውና የተከታይ አሚንታ አንድ ላይ ሆኖ እንዲስማማ ሙቃረናው ጥሩ ነው ይላሉ من وافق تامينه تامين الملائكه غفر له ብሏል على اي حال አሚንታ በሶሂህ ሐዲስ የተረጋገጠ ነው ጮሁ አሚን ማለት የሚጮህበት ላይ ምንም خلاف እንትን የለው ሐነፊያዎች ናቸው ማስረጃ የላቸው ቀጥሉ وعن عبد الله بن أبي أوفى رضي الله عنه قال جاء رجل إلى النبي صلى الله عليه وسلم فقال إني لا أستطيع أن آخذ من القرآن شيئا فعلمني ما يجزئني منه فقال قل سبحان الله والحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله العلي العظيم الحديث رواه أحمد وأبو داود والنسائي وصححه ابن حبان والدار قطني والحاكم طيب وعن عبد الله ابن ابي اوفا عبد الله ابن ابي اوفا የሚባል ሱሐቢ ነው ከሱ ተዘገበ ረዲየላሁ ዐንሁ قال አለ እሱ ምን አለ جاء رجل የሆነ ሰው መጣ አለ የመጣው ሰው ምን ምን ነብያችን ጋር መጥቶ ስለሆነ ያወራቸው ችግር የለውም ሷቢ ቢታወቅም ባይታወቅም ወይለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣና ፈቃለ አላቸው ለላ ዘግራን ተዋሰው እኔ አላቸው እኔ ማለት ላ አስተጠው ፈጽሞ አልችልም አላቸው አን አኹዘ ለሸመድድ ምን ቁርአን ከቁርአን ሸይአን ምን ነገር ሸምድጀ መቅራት የምችል ሰው አይደለም አቅሙ የለኝም ቁርአን መሐፈዝ አቅም የለኝም ማለት ነው ትንሽም ቢሆን ስለዚህ ፈዓልምኒ አስተምረኝ ማ ይጅዚኡኒ منه ቁርአን መቅራት ካልቻልኩኝ ሶላት ይቅር መቼም አይባልም ስለዚህ ሶላት ልሰግድበት የምችለው አማራጭ ካለ ይነገረኝ አለ ምን አሉት ቁል አሉት فقال قل بل سبحان الله ቁርአን በሚቀራበት ቦታ ማለት ነው ሱብሃንአላህ በል ወልሐምዱሊላህ ሱብሃንአላህ ለአላህ ጥራት ይገባው ወልሐምዱሊላህ ምስጋና ይገባው ወላ ኢላሃ ኢላላህ ከአንድ አላህ በስተቀር በትክክል የሚመለክ አምላክ የለም ወላሁ አክበር አላህ ከሁሉም በላይ የላቀና ከፍ ያለ ነው ወላ ሐውለ ኃይል የለም ወላ ቁወተ ቁዋም የለንም ማለት ምንድነው ላ ሐውለ ዘዲ የለንም ምንፈልገውን ነገር ለማምጣት ወላ ቁወተ ቁዋ የለንም የመጣብንን ነገር ለመከላከል ኢላ ቢላሂል አልይል አዚም በታላቁና ከፍ ባለው አላህ ካልሆነ በቀር ይሄን ብለ ስገድ ብለውታል አልሐዲስ ማለት ሐዲስን እስከ አንብበው ማለት ነው رواه احمد امام احمد وابو داود ابو داود والنسائي نسائيም ወሰሐብ ኢብኑ ሒባን ኢብኑ ሒባን ሰያሉ ሲሆን ወዳረቁኒ ወልሐኪም እነዚህ ሁሉ ዘግበውታል ነው ሐዲሱ ዙሮ ዞሮ ሰሂህ ነው አሁን አዲስ የሰለሙ እህቶች ወንድሞች ያጋጥማቸዋል ወይም አንድ ጃሂል እንደዝም ብሎ ሲጠጣ ምን ሲል ሶላት እንደው ሶላት አካባቢ ደርሶ ማያቅሰ ያገኛ ታገኛላችሁ ዱዓው አድርጋችሁለት መከራችሁት ተውበት አድርጎ መጥቶ ሶላት ሊሰግድ ይመጣል ምንም የሚያውቀው ቁርአን የለም ላ ሶላት ኢላ ቢፋቲሃት الكتاب ብለናል አሁን ይሄ ሰው ስገድ ስትሉ ደግሞ ፋቲሃ አያውቅም ምን ልናደርገው ነው አማራጭ ይሄ ነው ፋቲሃን ለመሸምደድ ሞክር እስከምትሸመድደው ግን ሶላት ማለፍ የለበትም ውዱህን አድርገህ ወደ ሶላት ግባ አላሁ አክበር ካልክ በኋላ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይል ዐዚም ወይ አላሁ አክበር አላሁ አክበር ያ ብቻ ይስገድ ታክ ዚክሮችን እያደረገ ማለት የተፈለገው የጥሩ ጠቃሚ ሐዲስ ነው በደንብ ያዙት رواه احمد وابو داود والنسائي وصحاب ابن حبان ودارقطني والحاكم እነዚህ ሁሉ ዘግበውታል لا حولنا ولا قوه ትርጉማቸው በሐሳብ በኩል አንድ ናቸው ሁለቱም ኃይል የለንም ቁዋ የለንም ማለት ያው አንችልም ነው ግን ዑለማው ሲፈስሩ አልቁድረቱ አለ ተሰርፍ አንድ ነገር የማስተናበር አቅም የለንም ወይም ከወንጀል ለመቆጠብ የመከላከል ብቃት የለንም ይሉታል ወይ ደግሞ የምንፈልገው ነገር ለማምጣት አንድ ትርጉም አንደኛው ቆዋ ደግሞ የለንም የሚለው እንደመቀጫ እንደ አሁን እንደመጣው ኮሮና የሆነ ነገር ሲመጣብን ይሄን ነገር ለመከላከል እኛ ጋር አታድርገው ወደ ውሰደው ብለን ለማንሳት የምንችልበት ዘዴ እና አቅም የለንም ማለት ነው ብለውታል ዙሮ ዙሮ ቁርአኑ ምንድነው የሚለን ፈተቁላሃ መስተጧቱም ነው አቅማችሁ በቻለ ልክ አላህን ፍሩት ነው አሳምሮ ቁርአን ቀርቶ ሶላት መስገድ የቻለው ሰው አላህን ለመፍራት አሳምሮ ቀርቶ አሳምሮ መስገድ ነው ፋቲሃንም ሆነ ቁርአን ማያቅ ሰው ደግሞ አላህን ለመፍራት ግራ ባለውና በቀለለው ሱብሃንአላህ አልহামዱሊላህ ወላኢላሃ እያሉ እንደ ቁርአንን በመጠቀም መስገድ ይችላል ነው ነብዩ አለይሂ ሰላቱ ወሰለም በዛ ሐዲሳቸው اذا امرتكم بامر አንድ ነገር ፈጽሙ ይካዘዝኳችሁ ፈአቱ منه ማስተጧአቱም ነው አቅማችሁ በቻለ ልክ ያን ያዘዝኳችሁን ነገር ለመፈጸም ሞክሩን ነው ያሉት አሁን ቁርአን መቅራት እንዳለበት ያምናል ሰውየው ነገር ግን አቅሙ አልቻለም እና ማራ ይሰጡኛላቸው ይሄን ብለስ ገድ ያሉት አለቀ ፋቲሃ መማር ያልቻለ ወይም ደግሞ እየተባረ ማልሸመድደው ያለ ሰው እያየ መቅራትም ይችላል በነገራችን ላይ እስከሚሐፍዘው እሱ ካልተቻለ ደግሞ አሁን ያለውን ዚክር በመዝከር መስገድ ይችላል ነው ቀጥሉ السلام عليكم ورحمه الله وبركاته وعليكم السلام ቀጣይ ቀሪ ስለማይመቻት ነው بسم الله والصلاه والسلام على رسول الله صلى الله عليه وسلم وعن ابي قتاده رضي الله عنه قال كان رسول الله صلى الله عليه وسلم يصلي بنا فيقرأ في الظهر والعصر في ركعتين الأولين بفاتحة الكتاب وسورتين ويسمعنا الآية أحيانا ويطول الركعة الأولى ويقرأ في الأخرين بفاتحة الكتاب متفق عليه طيب መጨረሻችን ሐዲስ ይሆናል ለዛሬ ኢንሻአላህ وعن ابي قتاده ከአቡ ቀታዳ ተዘገበ ረዲየላሁ ዐንሁ ስራቸውን አላህ Subhanahu Wa Ta'ala ይውደድላቸውና እነሆ ቃል እርሳቸው አቡ ቀታዳ አሉ ምን አሉ ካነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ዩሰሊ ቢና ማለት ያሰግዱን ነበር ማለት ነው ሰላቢና አሰገደን ማለት ነው ዩሰሊ ቢና ያሰግዱን ነበረ እና فيقرأ في ወል والعصر ظهرና عصر ላይ ፍረካዓተይን ኡላይኒ መጀመሪያዎቹ ሁለት ረካዓው ላይ ኡላይኒ ሳይሆን ኡላይኒ መጀመሪያዎቹ ሁለቱ ረካ ላይ ቢፋቲሃቲል ኪታብ የቁርአኑን መጀመሪያ ፋቲሃን ይቀራሉ ከዛ ሞሱራተይኒ ሁለት ሱራዎችንም ይቀሩ ነበረ ሁለት ሱራ ሲላቸው አንዱ ረካ ላይ ማለት አይደለም አንዱ ረካ ላይ አንድ ከፋቲሃ በኋላ አንድ ሱራ እዚህኛው ረካ ላይ ደግሞ ከፋቲሃ በኋላ ሌላ ሱራ ማለት ነው እህ ዙህርና አሱር ላይ ኢማሙ ቀስ ብሎ እንዴት ሊሰሙ ቻሉ እንዴት ሊያወራ ቻለ ይሄ ሱሐቢ እንዳንል ወይስሚዑን الآية احيانا አንዳንድ ጊዜ ቀስ ተብሎ በሚቀራበትም ሰዓትም ቢሆን ማንን ሱራ እንደሚቀሩ ምን እንደሚቀሩ ያሰሙን ነበር አለ <clears throat> ስለዚህ የሰምተን አንቀጣፊ እንዳትሉኝ አልፎ አልፎ ስለሚያሰሙን የቀሩትን ስለምናቅ ነው ማለት ነው ወይጠውሉ الركعه الاولى የመጀመሪያውን ረካ ረዘም ያደርጓታል ከማን ከሁለተኛው ረካ አንዳንድ ብቁ ያልሆኑ ኢማሞች የመጀመሪያው ረካ ላይ ወልዓስርን ይቀራሉ ሁለተኛው ረካ ላይ ደግሞ ወልፈጅር ይላሉ ይሄ አይሆንም ሶላቱ ቢበቃም ሱናን አልጠበቀም ሱናው የመጀመሪያው ረካ ማስረዘም ነው ከማን ከሁለተኛው ከመጪው እየተቀነሰ ነው የሚመጣው ለምንድነው መጀመሪያው ረካ የሚያረዝሙት ውዱእ እያደረገ የሚመጣው ሰው እንዲደርስባቸው የመጀመሪያው ረካ ሲረዝም ሰው ጀማዓ ያመልጠው የመጀመሪያውን አሳጥሮ ሆትኛው ቢያረዝመው አንድ ረካ ሳያመልጣቸው አይቀርም ግድ ነው ስለዚህ ወይጠውሉ አረካተ الاولى የመጀመሪያውን ረካ ያረዝሟት ነበረ ወይቀራው ከዚያ የሚቀሩ ነበረ ፊል اخرين መጨረሻዎቹ ሁለት ላይ بفاتحه الكتاب ፋቲሃን ብቻ ይቀሩ ነበረ የቁርአን መክፈቻ መጀመሪያ ፋቲሃን ብቻ ነው የሚቀርስ ዙሁርና አሱር ላይ መጀመሪያዎቹ ላይ ፋቲሃና ሱራ ፋቲሃና አንቀጽ በመጨረሻዎቹ ላይ ግን ፋቲሃ ፋቲሃ ብቻ ማለት ነው متفقون عليه ከዚህ ሐዲስ ምንድነው ምንድነው እያንዳንዱ ረካ ላይ ፋቲሃ መቅራ ግዴታ ነው በነገራችን ከፋቲሃ ጋር ሱራ ሳይቀራ ቢቀር ሶላቱ ምንም ችግር የለበትም ለመጀመሪያው ሶስት ረካ ላይ ቢሆንም ማለት ነው አቲያ መቀራት ነው ዋናው ግን ሱናውን ጠብቀን ከሰገር አቲያን ቀርተ መጀመሪያው ሶስት ረካ ላይ ሱራን ጀምራለን መጨረሻዎች ላይ ደግሞ እንደ ኢሻና አማን ነው ኢሻም ሆነ ዙህርም ሆነ ሶስተኛው አራተኛው ረካ ላይ ፋቲሃ ብቻ ነው የምንቀረው። ብንጨምርም አጋጣሚ ረሰል ሆነ አውቀን ሶላቱ ችግር የለው እሺ ሌላው የመጀመሪያው ረካ ይረዝማል ቀጥሎ ያለው ደግሞ አጠር እያለ መምጣት አለበት ይሄ ሱና ነው ነብዩ አለይሂ ሰላቱ ወሰለም ያደርጉት የነበረ ነው ሳድ ኢብኑ አቢ ወቃስ ኢራቅ ላይ ተሾሞ ያው በዛ ጊዜ ባለስልጣን የሚያሰግደው እያሰገደ ይያለ የአካባቢው ሰው ከሰሰው አጋጣሚ መቼም ጥሩ ጥሩ መሪ ቢኖርም አንዳንድ ጊዜ ጥሩ ተመሪ ከሌለ ነገር ያበላሻል እና ሲከሱት ዑመር ጋር ከሱ ሲደርስ ዑመር ክስ ደርሶብሃልና ምን ያድርገህ ነው ማምሱት እኔ ምንም ያደርኩ ነገር የለም የሚያጠራ ሰው ሲልኩ ሳዲ ማለት ሶላት እኮ አስተካክሎ የማያሰግደን ሰው ነው በቁጫ ነው አንዱ ሲሻበት ማለት ነው <clears throat> እና የዛ ጊዜ ዑመር ሲጠይቁ ሳድ ኢብኑ አቢ ወቃስን والله እኔ የማሰግዳቸው ነብዩ አለይሂ ሰላቱ ወሰለም ያሰግዱን እንደነበረው ነው አላቸው እኔም የምጠራጠርህ ምገምት በዛ ነው ያሳድ ያሉት ነገር ግን ክስ ቀርቦብሃል የግድ ቦታውን ተለቃለህ አሰቀቁት እሱ ግን ረገማን ሰውዬ ያለ ስራዬ ስራ ስሜን ያጠፋውን ያጠፋውን ሰውዬ ሶስት ነገሮች ናን ሶስት ስሜን አጥፎታል በሶስት ነገር ዱአ አረግበታለሁ አለና ረገመው ይባላል ሳድ ደግሞ ዱዓው ተቀባይ ካላቸው ሰዎች ከሚታወቁ አንዱ ነበርና እድሜውን አርዝመህ እ ፈትንልኝ ይሄን ሰው አላህ እና እድሜው ረዝሞ ተፈተነ ይባላልና ምን ልላስፈልገ ነው የመጀመሪያውን ረካዓ አርዝሙ ያሰግድ እንደነበረ የሁለተኛውን ረካዓ ግን ቀነስ አድርጎ ያሰግድ እንደነበረ ሳዲ ደሞ ይዛ ጊዜ ይሄም ደግሞ የነቢያችን አስተጋገር ነው ብሏል ማለት ለዛ ድጋፍ ማለት ነው አላየሃል ዱአውም ተቀባይታ አግኝቶ ሰውየው ተፈትኗል አላህ ይጠብቀን አላህ ይጠብቃችሁ የዛሬው ደረሳችን በዚህ ይጠናቀቃል ያው ሰዓት በጣም እንደሄደ እርግጠኛ ነኝ ጥያቄ ካለ አንድ ሁለት ኢንሻአላህ